ሰለላሁ ዐለይሂ ወሰለም ያው ኪታቡ ተውሂድ ትምህርታችን እንቀጥላለን ክፍል 15 ነው ዛሬ 28ኛው ባብ ላይ ደርሰናል ያው እንደሚታወቀው ኪታቡ ተውሂድ ወደ 62 አካባቢ ባብ አለው ካልተሳሳትኩኝ 62 ባብ አካባቢ አለው ወደ ግማሽ ያው እየደረስን ነው ኢንሻአላህ ባቡ ማጃአ ፊት ተንጂም ይላል 28ኛው ባብ የዛሬ ትምህርታችን ሌሎች ባቦችም ይኖራሉ ኢንሻአላህ እንሻአላህ ይላል ማጃአ ፊት ተንጂም ስለ ከዋክብት ነው ይሄ ደግሞ ተንጂም ማለት ከዋክብት አይደለም ነጅም ነው ኮከብ ነጅም ኮከብ ነው ነጅም ኮከብ ነው ተንጂም ማለት ደግሞ እዚህ ጋር ታች እንደሚታያችሁ ከሆነ هو الاستدلال التنجيم ማለት استدلال على حوادث الأرضية بأحوال الفلكية هذا تعريف شيخ الإسلام كما في الفتاوى። ሼኹል ኢስላም ይህንን ሲያብራራ ምን አለ التنجيم ያው ሼኹል ኢስላም ሲባል ታውቁታላችሁ ሼኹል ኢስላም አቡል አባስ አሕመድ ብን አሕመድ ብን አብድል ሐሊም ኢብኑ ተይሚያ ኢብኑ ተይሚያ በሚል ስሙ በጣም የሚታወቀው ማለት ነው እሱ التنجيم የሚለውን ሲያብራራ ምን አለ التنجيم አሁን የጀመር ነው ያው ባቡ ማጃአ ፊት ተንጂም 28ኛ ባብ ነው ባቡ ማጃአ ፊት ተንጂም ስለ ተንጂም እያወራን ነው ተንጂም ማለት ሸኹል ኢስላም ሲያብራራው ምን አለ ሆወ ኢስትድላሉ እንደ ማስረጃ እንደ ማመላከቻ መጠቀም ነው አላ ሐዋዲስ አልአርድየቲ አፎን አላ ሐዋዲስ አልአርድየቲ ማለት ሐዋዲስ አልአርድያ ምድር ላይ የሚከሰቱ ነገሮችን ለማወቅ መጠቀም ነው ቢአሕዋል ልፈለክያ በጠፈር ላይ እዚህ ሰማይ ላይ ከዋክብቶች ምናምኖች አሉ አይደለ በእነሱ ሁኔታ ምድር ውስጥ የሚከሰተውን ነገር ለማወቅ መሞከር ምን ይባላል ተንጂም ይባላል ማለት ነው ገባችሁ አሁን ተንጂም ማለት በአጭሩ ቋንቋ ምን ለማለት ነው ያው ጥንቆላ ሆኖ ከዋክብትን እየተጠቀሙ መጠንቆል ማለት ነው ከዋክብትን እየተጠቀሙ መጠንቆል ማለት ነው እሺ ስለሱ ነው አሁን ስለዚህ ባብ ነው የምናወራው ማለት ነው قال البخاري في صحيحه بخاري منالو امام امام بخاري ማለት ነው قال قتادة قتادة على آلو قتادة من على خلق الله الله فتر على خلق الله الله فتر هذه النجوم النزي كواكبتن هذه النزي እንጁም ከዋክብት እነዚህን ከዋክብት አላህ ፈጠረ ሊሰላሲን ለሶስት ነገሮች ሊሰላሲን ለሶስት ነገሮች ስለዚህ አላህ እነዚህን ከዋክብቶች የፈጠረውን ለምንድን ነው ለሶስት ነገሮች ነው ጃዓለሃ አደረጋት ዚነተን ጌጥ ሊሰማይ ለሰማይ አንደኛው ይሄ ነው ከዋክብት ሶስት ጥቅም አለው አንደኛው ምንድነው ነው ጃዓለሃ ዚነተን ሊሰማ ጃዓለህ አደረጋ ዚነተን ጌጥ ሊሰማ ለሰማይ ለሰማይ ጌጥ አደረጋት አንደኛ የሰማይ ጌጥ ነው ማለት ነው ከዋክብት ያው እንደሚታየው ወሩጁመን ሊሸያጢን ሁለተኛው ደግሞ ወሩጁመን መምቻ ሊሸያጢኒ ለሰይጣናት ሰይጣናትን መምቻ ሁለተኛ ጥቅም ይሄ ነው የከዋክብት ሁለተኛው ጥቅም ምንድነው ሰይጣናትን መምቻ ማለት ነው እሺ ሶስተኛ ደግሞ وعلامات ምልክቶች ናቸው ይህተዳ ቢሃ መንገድ የሚመሩባቸው ይህተዳ ቢሃ ወዓላማት ይህተዳ ቢሃ መንገድ የሚመሩባቸው ናቸው ማለት ነው እንደምታውቁት መርከብ ድሮ በተለይ መርከብ ይሄ ኮምፓስ ምናም ባልነበረበት ጊዜ መንገድ ማወቂያ ናቸው አቅጣጫ ይታወቃል ከዋክብትን የከዋክብትን ቦታዎች በማወቅ ሰዎች አቅጣጫ ይለያሉ ማለት ነው ስለዚህ አላህ ከዋክብትን የፈጠረው ለነዚህ ለሶስት ነገሮች ነው ማለት ነው ፈመን ተአወለ ፊሃ አለ ፈመን ተአወለ ከዚህ ውጭ ሌላ ያመጣ ፊሃ በእነሱ ላይ ገይረ ዛሊከ ከዚህ ውጭ አኸጠአ ተሳስቷል አኸጠአ ተሳስቷል ፈመን ተአወለ ሌላ መንገድ የያዘ ማለት ነው ገይሪ ዛሊከ ከዚህ ውጭ ከነዚህ ከሶስቱ ውጭ ሌላ ነገር ከነሱ አለ ብሎ ያሰበ ወይ የሰራበት አኽጠአ ተሳስቷል ወአضع አጠፋ ወአባዓ አጠፋ ነሲበሁ እጣውን ወአባዓ አጠፋ ነሲበሁ እጣውን አጠፋ እጣውን አጠፋ ነው <clears throat> ወተከለፈ ደግሞ ተፍጨረጨረ ማላ ዒልመ ለሁ እውቀት በሌለው ነገር ላይ ብሂ ወተከለፈ ተፍጨረጨረ ያው ማላ ዒልመ ለሁ ብሂ እውቀት በሌለው ነገር ላይ የማያውቀው ነገር ላይ ተፍጨረጨረ ማለት ነው ለወደፊት አውቃለሁ ብሎ ከዋክብትን እየተጠቀመ እንትን የሚል ከሆነ ይሄ በማያውቀው ነገር ላይ መፍጨርጨር ነው ማለት ነው ኢንተሃ የቀታዳ የቀታዳ ንግግር እዚህ ጋር ለቀ ይላል እሺ ወከሪህ ቀታዳ ቀታዳ ጠላ አለ ቀታዳ አሁን ያለፈውን ንግግር ተናገረ ከዛ አሁን ምን አለ ወከሪህ ቀታዳ ቀታዳ ይጠላ ነበረ ተዓሉመ መማርን መናዚል አልቀመሪ የከዋክብት ቦታዎችን መማር ይጠላ ነበረ የከዋክብት ቦታዎችን መማር ይጠላ ነበረ የከዋክብት ቦታ ማለት እናንተ ብዙ ጊዜ የሚማራቁታል ይሄ ኮከብ በዚህ ይወጣል ስሞች እንዲያውም አሉት እኔ አላቃቸውም እንጂ በዚህ የሆነ ኮከብ ይወጣል ስዕል ይሳልላቸዋል እንዲያውም ስዕል ይሳልላቸውና በዚህ በኩል እንደዚህ ይወጣል በሰኔ ወር በክረምት በበጋ በወቅት ወቅት አለው ደግሞ የሚወጡትም ከዋክብቶች አይነት አይነት አላቸው ስለዚህ እነሱን መማር ቀታዳ ይጠላ ነበረ አይወድም ነበረ ማለት ነው ሀታ ባይጠነቁልበትም ማለት ነው እሺ ወለም ዩረኪስ እብን ዑየይና ፊህ ወለም ዩረኪስ አልፈቀደም እብን ዑየይና እብን ዑየይና አልፈቀደም እብን ዑየይና ይህንን አይፈለግም ይጠላ ነበረ ሱፊያን እብን ዑየይና ይባላል ሱፊያን እብን ዑየይና ከታላቅ ሰለፎች ውስጥ ነው ትልቅ አሊም ነው ሱፊያን እብን ዑየይና በጣም ታላቅ አሊም ነው እንትኑ ካለ سفيان بن عيينة سفيان بن عيينة أبو محمد الكوفي ثم المكي آه, آه ثقة حافظ إمام حجة مات سنة مزدنا اسمه روى له جم سفيان بن عيينة ማለት በ198 ሂጅራ አካባቢ የነበረ ነው ያው አትባው ታብዒ ነው መሰል እና ቡኻሪ ሙስሊም ሁሉ የዘገቡለት ነው ሐዲስ ዘግበውለታል የኩፋ ሰው ነው መካ ላይ ሲኖር ነበረ መጨረሻ ላይ እና በጣም ታላቅ አሊም ነው ሱፊያን ዑይና ከዚህ እየተለማመዳችሁ ትመጣላችሁ ስሞችን እያወቃችሁ ትመጣላችሁ ማለት ነው ሱፊያን ብን ዑይና በጣም በጣም ታላቅ ሰለፍ ከሰለፎች ውስጥ ታላቁ አሊም ሱፊያን ዑይና አንዱ ነው ማለት ነው ሌላ የምታውቁት እንዲያውም ሱፊያን ተውሪ አለ ተመሳሳይ ስም ያላቸው ማለት ነው ذكره አወሳው ሐርቡን ሐርብ አንሁማ ከነሱ ዘግበዋል ማለት ነው ይሄ አሁን ያወራን ሆናል አይደለ وكره قتادة تعلم منازل القمر ولم يرخص ابن عيينة فيه ያልነውን ሐርብ ዘግቦታል ይላል ወረኸሰ ፈቅደዋል ወረኸሰ ፈቅደዋል ፊ ታዕሊም ልመናዚሊ የከዋክብት ቦታዎችን መማር ፈቅደዋል እነማን አሕመዱ ኢማሙ አሕመድ ኢስሐቅ ኢስሐቅም ታላቅ አሊም ነው ኢስሐቅ ብን እስማኤል ኢስሐቅ ብን ኢብራሂም ነው إسحاق بن إبراهيم بن مخلد الحنظلي ثقة حفظ مجتهد قرين أحمد በጣም ታላቅ አሊም ነው ኢስሐቅ ብን አህመድ ማለት ደግሞ ያው አትባ ታብይ ነው ኢስሐቅ ብን ኢብራሂም አፎን ኢስሐቅ ብን ኢብራሂም እና እዚህ ሁለት የተጠቀሱት ማን ናቸው የፈቀዱት ወረከሰ ፈቅደዋል የከዋክብት ቦታዎችን መማር ጥንቆላ አይደለም እሺ የከዋክብት ቦታዎችን መማር ለምንድን ነው እነሱ የፈቀዱት ድሮ እንደ አቅጣጫ መመሪያ ይጠቀሙበታል ሰዎች መርከብ ላይ ሲሳፈሩ ምን ሲሉ ከዋክብትን በማየት እንደ አቅጣጫ ይጠቀሙበት ነበረ ስለዚህ ወረከሰ ፊህ ፈቅደዋል ተዓሉመ መናዚል ቦታዎችን መማር አህመድ ኢማሙ አህመድ ናቸው አህመድ ብን ሐንበል ታላቁ ኢማም እሳቸውም እና ወኢስሐቁ ኢስሐቅ ኢብን ኢብራሂም ይባላሉ እሳቸውም ታላቅ አሊም ናቸው በኢማሙ አህመድ ጊዜ የነበሩ ሌላ አትባዑ ታቢዒ ናቸው በኢማሙ አህመድ ዘመን የነበሩ ናቸው ታላቅ አሊም ናቸው እሳቸውም ራሳቸው ማለት ነው ሁለቱ ፈቅደዋል ነገር ግን ቀታዳ እና እብን ዑየይና ግን ይጠሉ ነበር ሁለቱ ቀታዳ ይጠላ ነበረ እብን ዑየይና ሱፊያን ዑየይና ደግሞ መማር አይቻልም ይል ነበረ ጥንቆላ ከሌለው ነው ጥንቆላ ካለው ይሄ ያው ግልጽ ነው ግን ለአቅጣጫነት መማር ራሱ ሂላፍ አለው ማለት ነው ለምንድን ነው የጠሉት መሰላችሁ የፈቀዱት ያው የታወቀ ነው ይቻላል ስለዚህ ለአቅጣጫነት ነው የሚማረው በሚል ነው የከለከሉት ደግሞ ወደ ምን ስለሚወስድ ነው ብዙ ጊዜ ብዙ ወደ ውስጥ ገብተው ሲማሩት ወደ ምን ይወስዳል ወደ ጥንቆላ ስለሚወስድ ወደ ጥንቆላ ትምህርት እንዳይገባ ሰድ መንገዱን ለመዝጋት ነው እሺ መንገዱን የሽርክ በር እንዳለ ወደ ሌላ ሰው እንዳይወሰወስ ለመዝጋት በሚል ነው እሺ ጥያቄ ካላችሁ መጠየቅ ትችላላችሁ ከፈጠንኩም ፈጠንክ በሉኝ ከፈዘዝኩም ፈዘዝኩ በሉኝ ምክንያቱም እኔ አይታወቀኝም እሺ وعن أبي موسى أبي موسى ደግሞ ቃለ አለ አቡ ሙሳ አልአሽዓሪ አዎ አብደላህ ብን ቂስ አልአሽዓሪ ይባላል ሰሓቢዩ መሽሁር ወህወ እሺ አዋለሁ ጀማ እሺ አቡ ሙሳ አልአሽዓሪ ይባላል ይሄ አቡ ሙስል አሽዓሪ ቃለ ረሱሉ ሰለላሁ ለ ላሁ ለ ወሰለም ነቢያችን ለ ላሁ ለ ምን አሉ ሰላሰቱን እሱ ከነብያችን እየዘገበ ነው ሰላሰቱን ሶስት ላ የድኩሉን አልጀና ጀነት አይገቡም ሰላሰቱን ሶስት ሰዎች ላ የድኩሉን አልጀና ጀነት አይገቡም ሙድሚኑ ልኸምሪ ከምርን አዘውትሮ የሚጠጣ ከምርን አዘውትሮ የሚጠጣ መጠጥ አስካሪ መጠጥን አስካሪ መጠጥ አዘውትሮ የሚጠጣ ወሙሰዲቁን ቢስሕሪ በድግምት የሚያምን ወሙሰዲቁን ቢስሕሪ በድግምት የሚያምን ወቃጢዑ ረሒሚ ዝምድናን የሚቆርጥ ወቃጢዑ ረሒሚ ዝምድናን የሚቆርጥ እነዚህ ሶስቱ ነቢያት ስለ ላ ሰለም ጀነት አይገባም ያሏቸው አዘውትሮ አስካሪ መጠጥ የሚጠጣለ ድግምት የሚያምን ወቃጢዑ ረሒሚ ደግሞ ዝምድናን የሚቆርጥ ያው ድግምት የሚያምን እዚህ ውስጥ ለምን አመጣው ከዋክብቶች ለድግምት ለጥንቆላ ስለሚጠቀሙባቸው ነው ማለት ነው ረዋሁ አሕመድ ወብን ሕባን ፊ ሰሒሒህ እብን ሕባን እና ኢማሙ አሕመድ ዘግበውታል ኢማሙ አሕመድ ፊ ሙስነድህ ወብን ሕባን ፊ ሰሒህ ዘግበውታል ማለት ነው ሐዲሱን አሁን ያወራ ነውን እሺ ወደ ቀጣይ ባብ ሊሄድ ነው ጥያቄ ካላችሁ እየጠየቃችሁን አሁን የጨረስነው አንድ ባብ ምንድን ነው ስለ ተንጂም ነው ስለ ተንጂም ማለት ከዋክብትን በመጠቀም የከዋክብት ቦታዎችን በመጠቀም መጠንቆል ምናምን የመሳሰሉትን መስራት ከእስልምና አይፈቀድም ካለፈው ባብ የምንማረው ትምህርት ማለት ነው እና ደግሞ ከዋክብትን በከዋክብት ተጠቅሞ መጠንቆል የድሮ ጥንቆላ ብቻ ሳይሆን አሁንም አዲስ አለ አይደለ እንደምታውቁት በጋዜጣ ከዚህ በፊትም ብያቸዋለሁ በጋዜጣ የወጣ በሰኔ ወር የተወለደ በዚህ አመተ ምህረት ተወልዶ በሰኔ ተወለደ በዚህ ወቅት የተወለደ በክረምት በበጋ በጸደይ በበልግ የተወለደ እንደዚህ ይሆናል እንደዛ ይሆናል እንደዚህ ይሆናል እያሉ ጋዜጣ ላይም በጨዋታም ይወጣል ትምህርት ቤት ምናምን ይሄ ራሱ ከዚህ ውስጥ ነው የሚመደበው ማለት ነው ያው ይሄ ራሱ አንድ ድግምት ጥንቆላ ነው ማለት ነው እሺ ወደ ቀጣይ ባብ ስንሄድ ደግሞ 29ኛው ባብ ምን ይላል ባቡ ማጃአ ፊ ኢስቲስቃኢ ቢልአንዋ ይላል ባብ የመጣ ነው ባብ ነው ማጃአ የመጣ ፊ አልኢስቲስቃ ኢስቲስቃ ማለት ዝናብ መጠየቅ ቢልአንዋኢ በከዋክብት ማለት ነው ይህም ራሱ ስለዚህ ቢልአንዋ በከዋክብት እዚህ ደግሞ በከዋክብት ዝናብን መጠየቅ ያው ከባለፈው ጋር የተገነ አሁን ካለፈው ባብ ጋር ትንሽ ይመሳሰላል አሁን ያለፈው ባብ ከዋክብትን ተጠቅሞ ድግምት ማድረግ ወይ ደግሞ መጠንቆል ነው የአሁኑ ባብ ደግሞ ከዋክብትን ተጠቅሞ በከዋክብት ዝናብ መለመን ነው ገባችሁ አይደለ ይለያያል ማለት ነው እሺ ማጃአ የመጣ ፊ ፊስቲስቃኢ ዝናብ መጠየቅ ቢላንዋ። በከዋክብት ወቀውሉ ላህ ተዓላ የአላህ ንግግር ነው ወተጅዓሉነ ሪዝቀኩም አነኩም ቱከዚቡን ወተጅዓሉነ ታደርጋላችሁ እንዴ ወተጅዓሉነ ታደርጋላችሁ እንዴ ሪዝቀኩም ሲሳያችሁን ሲሳያችሁን አነኩም እናንተ ቱከዚቡን የምታስተባብሉ ሆናችሁ ምን ማለት ነው ይሄ የወረደው የሚመጣ መሰለኝ ከመጣ አሁን ዝም ብዬ ቃል በቃል ብዬ ልለፈው አዎ ቃል በቃል ካልኩት ይበቃል ምክንያቱም ቀጣይ የሚመጡት ሀዲሶች የሚያብራሩት ናቸው ወቁሉ ላህ ተዓላ ቃል በቃል ምንድን ነው ወተጅዓሉነ ታደርጋላችሁ ሪዝቀኩም ሲሳያችሁን ታደርጋላችሁ አነኩም ቱከዚቡ እናንተ የምታስተባብሉ ሆናችሁ ይላል وعن أبي مالك الأشعري رضي الله عنه أبو مالك الأشعري من قالوا أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم بلوال አርበዑን አራት ፊ ኡመቲ ከኔ ህዝቦች ፊ ኡመቲ ከኔ ህዝቦች ሚን አምሪ ልጃሂልያ የመሀይምነት መገለጫዎች ናቸው አርባዑን አራቱን አራት ነገሮች አሉ ፊ ኡመቲ በእኔ ህዝቦች ላይ ምን አምሪ ልጃሂልያ የጃሂልያ ስራዎች ናቸው የጃሂልያ ስራ ማለት ከነቢያችን ሰለላሁ ላሁ ወሰለም ከመምጣታቸው በፊት የነበረው ዘመን የጃሂልያ ዘመን ይባላል የጃሂልያ ዘመን ይባላል ያው የነበሩት ሃይማኖቶች ነሳራ የሁዳ አይሁድና መጁስ ሙሽሪኮች አሉ ጣዖት የሚያመልኩ አስናምን የሚያመልኩ እነዚህ እነዚህ የመሳሰሉን የነበሩትኝ እና የጃህልያ ዘመን ይባላል የዛን ጊዜ የጃህልያ የጨለማው ዘመን ነው የጨለማው ዘመን ጥንቆላ የተስፋፋበት መሀይምነት የተስፋፋበት ሽርክ የተስፋፋበት የሰው ልጅ የሚበደልበት ዘመን ነበረ ነቢዩ መሐመድ ስለ ላሁ ሰለም ከመምጣታቸው በፊት ለአየቱ የሚያሳዝነው አሁንም ወደዛ እየተመለስ ነው አላህ ይጠብቀን ማለትም ጃይልያ ከነቢያችን ስለ ላሁ ሰለም በኋላ አይመጣም ነቢያችን ስለ ላሁ ሰለም መጥተው አጥፍተውታል በኡማዋ ላይ በአጠቃላይ ጃህልያ የሚባል ነገር አይመጣም ይሄ ዑለማዎችም ያሉት ነው ያው የተረጋገጠ ነገር ነው ነገር ግን የጃህልያ አንዳንድ መገለጫ ባህሪያት ግን ነቢያችን ስለ ላ ስለም በሐዲሶችም እንደተናገሩት አሉ የማይጠፉም አሉ እስከ መጨረሻ ድረስ የሚቆዩ ማለት ነው እና እነዛ ባህሪዎች እየበዙ ነው ለማለት ፈልጌ ነው እሺ ላ ምን ይላል አርበዑን አራቱ ፊ ኡመቲ በእኔ ህዝቦች ሚን አምሪ ልጃሂልያ የጨለማው ዘመን መገለጫዎች አሉ አራት አያችሁ አራት የድሮ የጃህልያ ዘመን አለ አይደለ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ብዙ መጥፎ ባህሪያት አሉ አራቱ ግን እኔ ኡማ ላይ አሉ ላየትርኩ ነሁነ አይተዋቸውም ላየትርኩና አይተዋቸውም አሉ ማለት ነው አንደኛ ስለዚህ እንደዚህ አሁን ከዚህ እንደምትረዱት የጃህልያ ባህሪያት የጨለማው ዘመን ባህሪያት አሉ የሚቆዩ ማለት ነው የማይጠፉ አሉ ማለት ነው አያችሁ በአጠቃላይ ኡማዋ ጃሂልያ ውስጥ አትገባም የለም ጃሂልያ አይገባም ግን አንዳንድ ቁርጭራጭ የጃሂልያ ባህሪያት በሁሉም ሳይሆን በተወሰኑ የነቢያችን ኡማዎች ላይ ይኖራል ማለት ይታያል ነቢያችን ስለ ላ ስለም እንዳሉት አይተውትም ብለዋል አንደኛው አልፈኽሩ ቢልአሕሳብ በዘር መኩራት አልፈኽሩ ቢልአሕሳብ በዘር መኩራት እኔ አረብ ነኝ እኔ ሀበሻ ነኝ እኛ ሀገር ደግሞ ስትመጡ እኔ አማራ ነኝ እኔ ትግሬ ኦሮሞ አፋር ሶማሌ ምናምን እያሉ በዘር መኩራት ይሄ የማህይምነት የማህይም ስራ ነው ማለት ነው ወጣኑ ፊል አንሳብ አሁንም በዘር መሳደብ በዘር መሳደብ አንተ የገሌ ልጅ ይሄ እኮ የገሌ ልጅ ነው ይሄ የገሌ ልጅ ይሄ የገሌ ልጅ ይሄ የዝንትና የገሌ ዘር ነው የዛ ዘር ነው ምናምን እየተባባሉ በዘር መሰዳደብ ሁለተኛው ይሄ ነው ወልእስትስቃኡ ቢኑጁም በከዋክብት ዝናብ መጠየቅ ወልእስቲስቃኡ ዝናብ መጠየቅ ቢኑጁሚ በከዋክብት በከዋክብት ዝናብ መጠየቅ ወኒያሐቱ ደንበር ያለፈ ለቅሶ አለል መይቲ በሟች ላይ በሟች ላይ ወሰን ያለፈ በነቢያችን ስለ ላ ሰለም ካስቀመጡት ወሰን ያለፈ ለቅሶ ማድረግ ይሄ የመሀይምነት ስራ ነው አይጠፋም ስለዚህ እስቲስቃው ብንጁም አንዳንድ ጊዜ ሰው ስታስተምሩ ስታስተምሩ ለምሳሌ በከዋክብት ዝናብ መጠየቅ ማን ነው በዚህ ዘመን ከዋክብት ዝናብ የሚጠይቀው የሚላችሁ ይኖራል ግን ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር ነው እስከ መልቅያማ ድረስ አይተውም ብለዋል ነቢያ ሰላሳ አይተውም ስለዚህ አለ ሽርክ አንዳንድ ሰው በዚህ ዘመን ይላል እንዲያውም አንዳንድ ጊዜ እየበዛ ነው የሚመጣ ያለ እየበዛ ነው የሚመጣ ያለ እንጂ እየተሻሻለ የሚመጣ የለም አንድ ዳዕዋ ሰምታችሁት ከሆነ እንዲያውም እስቷ ሻሚል ሲናገር ሰምታችሁት ከሆነ ፈረንሳይ ውስጥ ስሳ ሺህ ጠንቋዮች አሉ አለ ሰምታችሁት ከሆነ ማለት ነው አንድ ጥሩ ዳዋ አለ የሱ ዳዋ አዳምጦት እና ስሳ ሺህ ጠንቋዮች አሉ የት ነው ያሉት ፈረንሳይ ፓሪስ ውስጥ ነው ዋና ከተማቸው ደግሞ ሀያ ሺህ ጠንቋይ አለ አለ <clears throat> እነዚህ እንግዲህ ሰለጠን የሚሉት መጨረሻ ድካ ደርሰናል የሚሉ ሰዎች ናቸው አይደለ ስለዚህ <clears throat> እነሱ ማልተውትም ማለት ነው <clears throat> ከእንደዚህ አይነት የጨለማ ስራ የሚወጣው ተውሂድን በመያዝ ነው እንጂ አንዱ እንትን ስለሆነ ወይ እዚህ አካዳሚ ስለተማረ ወይ ብረት ስለቀጠቀጠ ምናምን አይደለም የተውሂድ ትምህርትን እስልምና ትምህርትን በመስራት ነው ከዚህ የጨለማ ተግባር የሚወጣው ማለት ነው እሺ እነዚህ እነዚህ አራት ነገሮች በኡማ ላይ ይኖራሉ ብለዋል ነቢያ ስ ሰለም እያስረዳን ነው ማለት ነው እንደሚኖሩ አሁን ወቃለ ደግሞ አለ አናኢሐቱ አልቃሽ ብዙ ጊዜ ሴቶች ስለሆኑ አናኢሐቱ ደንበር ወሰን ያለፈ ለቅሶ የምታለቅሰው እኮ ኢዛ ለም ተቱብ ካልሞተች ኢዛ ለም ተቱብ ካልሞተች ይላል እሺ الناحة إذا لم تموت تبعث استي አናኢሐቱ ለቅሶ የምታለቅስ ሴት ማለት ነው ወሰን ያለፈ ኢዛ ለም ተቱብ ሳትቶበት ከሞተች ወደ አላህ ሳትመለስ ማለት ነው ከዚህ ስራዋ ሳትመለስ ከሞተች ቀብለ መውቲሃ ቀብለ መውቲሃ ከመሞቷ በፊት ከመሞቷ በፊት ሳትቶብት ከሞተች እኮ ቱቃሙ ትቆማለች ቱቃሙ ትቆማለች የውም ልቅያመቲ የውም ልቅያማ ትቆማለች የሂሳብ ቀን ትቆማለች ወአለይሃ በሷ ላይ ሆኖባት ወአለይሃ በሷ ላይ ሆኖባት ሲርባሉን ሚን ቀጢራኒን ይላል እሺ አይ ቱቃሙ ሚን ቀብሪሃ ወሲርባሉ ከቀብሯ ትቆማለች ማለት ነው ወሲርባሉ አስተውቡ ሳቢቁ ከዲርዒ ወልቅጥራኑ ማዕሩፉን ወይ ዘቅፉ ስለዚህ ሲርባሉ ማለት ልብስ ትለብሳለች ማለት ነው ልብስ ትለብሳለች የሆነ እንደ ድዕ እንደ መከላከያ የሆነ ልብስ ትለብሳለች በላዩዋ ላይ ልብሱ ትለብሳለች ሚን ቀጢራን ቀጢራን የተሰራ እሱ ምንድን ነው ነሐስ ነው ወይ ወርቅ ነው ተብሏል ነሐስ ይሁን ወርቅ ከዛ አይነት ልብስ ትለብሳለች ማለት ነው ልብስ ከነሐስ ወይ ከወርቅ የተሰራ ሲርባሉን ልብስ ማለት ነው እንደ ዲርዕ እንደ መከላከያ አይነት من قطران كنحاس وي كورك هنا معناتنا ودرع دمو درع هنا تلبسالچ او ب لاي يهونا معناتنا كسومن بلاي من من جرب يلال من جرب الجرب مرض معروف يكون في الجلد يؤرق الانسان وربما يقتل الحيوان والمعنى ان كل سلازي ልብስ ይሄኛው ደግሞ جرب ማለት በሽታ ነው ቆዳ ላይ የሚወጣ የቁስላዊ በሽታ ነው ስለዚህ ምን ይላል ወድርዑን ማለት እላዩ ላይ درع ይለበሳል من جرب ማለት ያን በሽታ ቆዳዋን ይወረዋል ማለት ነው በበሽታ ያን ቆዳ አፎን ያን በሽታ እንደ ልብስ ሆኖ ቆዳዋን ሙሉ ይወረዋል የበሽታውን አይነት ለመግለጽ ነው ድርዕ ያለው ማለት ነው እንጂ የሚለበስ ሆኖ ሳይሆን በሽታው ልክ እንደ ድርዕ ቆዳዋን ይሸፍናታል ሌላ ደግሞ ቅድምን ብለን ነበረ ሲርባሉን ብረት አለ የሸፈናት ማለት ነው ከነሐስ የተሰራ ብረት ደግሞ ለብሳለች እሺ ወይዘ ስተዖም ቅጥራን ወዛደ ልበላኡ ሊአነ ልረብ አይሽ ምንድን ነው መሰላችሁ ያን የቆዳ በሽታ እዚህ ሲያብራሩ ምንድን ያሉት ያን የቆዳ በሽታ ሌላ የሆነ ነገር ሲነካው እየባሰ ይመጣል ገባችሁ በሽታው እየባሰ ይመጣል ስለዚህ በላዋያ ላይ የለበሰችው ብረት ከሆነ ብረት ከሆነ የለበሰችው ከዛ እየባሰ ይመጣል ማለት ነው ስቃዩ የባሰ ይሆናል በጣም አሳማሚና በሽታው እየከፋ ይመጣል ማለት ነው ስለዚህ ይሄ በጣም ትልቅ የሆነ ማስጠንቀቂያ ነው ይሄ ለቅሶ ለሚለቅሱ ጸጉራቸውን እየነጩ ወይ ደግሞ ፊታቸውን እየመቱ ልብስ እየቀደዱ የሚያለቅሱ ማስጠንቀቂያ ነው ወንዶችም እንደዚህ የሚያደርጉ ከሆነ ያው ማስጠንቀቂያ ነው ማለት ነው ለሁሉም ነው እሺ ስለዚህ ይሄ በጣም ድንበር ያለፈ ለቅሶ አያስፈልግም ማለት ነው ወለሁማ አን ዘይድ ብን ካሊድን ዘይድ ብን ካሊድ ደግሞ በዘገበው ሐዲስ رضي الله عنه አላህ መልካም ስራውን ይውደለትና قال አለ صلى صلى لنا رسول الله صلى الله عليه وسلم ነቢያችን صلى الله عليه وسلم ሰገዱልን አለ صلاة الصبح የሱብሒ ሶላት ሰገዱ ነቢያችን صلى الله عليه وسلم ማለት ነው بالحديبية ሑደይቢያ ላይ ሑደይቢያ ላይ ሑደይቢያ ቦታ የታወቀ ቦታ ነው እሺ አላ ኢትሪ ሰማኢ አላ ኢትሪ ሰማኢ ካነት ሚን ሌይሊ ኢትሪ በኋላ ማለት ነው ከዝናብ ከዘነበ በኋላ ለማለት ነው على إثر السماء كانت من الليل إثر معناه العقل والأثر إيش إثر السماء مالت عفوا إيش ሰላቱ ስምህ ብሕጃ على إثر سماء ማለት إثر በኋላ ማለት ነው ሰማእ ማለት ደግሞ ያው የተፈለገበት እዚህ ዝናብ ለማለት ነው ስለዚህ على إثر سماء ማለት ከዝናብ በኋላ ሁደይቢያ ላይ ነቢያችን ስለ ላሁ ለ ሰለም ሶላት ሰገዱላቸው አሰገዷቸው ማለት ነው ከዝናብ በኋላ كانت የነበረች من الليل ከሌሊት ሌሊት ማለት ነው ዝናቧ ሌሊት ዘንባ ነበረ ስለዚህ ከዛች ከሌሊቷ ዝናብ በኋላ ነቢያችን ስለ ላሁ ለ ሰለም ሶላት አሰገዷቸው ማለት ነው ፈለመን ሰረፈ ከዛ ነቢያችን ስለ ላሁ ሰለም የጨረሱ ጊዜ ፈለመን ሶረፈ ነቢያችን ስለ ላሁ ሰለም ያ ሰውላታቸውን ከጨረሱ በኋላ አቅበለ አለ ናሲ ወደ ሰዎቹ ዞር አሉ አቅበለ ዞር አሉ አለ ናሲ ወደ ሰዎቹ ዞር አሉ ነቢያችን ስለ ላሁ ወሰለም ማለት ነው ፈቃለ ከዛ አሉ ነቢያችን ስለ ላሁ ሰለም ሀል ተድሩነ ታቃላችሁ ወይ ማዛ ቃለ ረቡኩም ጌታችሁ ምን እንዳለ ሀልተድሩን ታውቃላችሁ ወይ ማዛ ምን ቃለ አለ ረቡኩም ጌታችሁ ጌታችሁ ምን እንዳለ ታውቃላችሁ ወይ ብለው ነቢያችን ስለ ላሁ ሰለም ጠየቋቸው ለሰሓቦቹ ቃሉ ሰሓቦች ምን አሉ አላሁ ረሱሉሁ አዕለም አላህና መልእክተኛው ያውቃሉ ብለው ዝም አሉ ስለዚህ በማያውቁት ነገር አይፍጨረጭሩም ነበረ ሰሓቦች ማለት ነው قال الله تعالى አላህ ምን ይላል ነቢያችን ስለ ላ ስም ምናሉ ቃል አላሁ ተላ አላህ እንዲህ አለ አሏቸው እንግዲህ ሊነግሯቸውን ምን እንዳለ أصبح من عبادي ከባሮቼ ሆኑ የሆኑ አሉ ያነጉ مؤمن ሆነው بي በኔ وكافر ደግሞ የካዱ ያው በዛ በከዋክብት ለማለት ነው እዚህ ጋር ቆርጦታል የለም በከዋክብት ለማለት ነው ስለዚህ ያነጉ ሰዎች አሉ ያደሩ በከዋክብት በአላህ አምነው በአላህ አምነው በከዋክብት የካዱ ማለት ነው በአላህ አምነው በከዋክብት የካዱ አሉ ድምጽ ይሰማችኋል እሺ አስበሐ ሚን ዒባዲ ከባሮቼ አነጉ ማለት ነው مؤمن مؤمن ሆኖ በኔ وكافر በክደው ደግሞ በከዋክብት በከዋክብት ክደው በእኔ ደግሞ አምነው አደሩ فأما من قال አለ አሀ عفوا እዚህ ጋር እንትን ብዬዋለሁ ቀላቅየዋለሁ أصبح አደሩ ማለት ነው من عبادي ከባሮቼ ሙእሚኑን ቢ በእኔ ሙእሚኖች ሆነው وكافر በእኔ ካፊሮች ሆነው አያችሁ عفوا ቅድም ተሳስቼ ነበረ ምንድን ነው مؤمن بي በእኔ አምነው وكافر ደግሞ በእኔ ክደው ማለት ነው በእኔ አንድ የካዱ አሉ በእኔም ያመኑ አሉ አሉ فأما من قال እንግዲህ ሊያብራራው ነው فأما من قال ያለ فأما من قال ያለ مطرنا ዝናብ ዘነበልን بفضل الله በአላህ ትሩፋት ورحمته በአላህ እዝነት ዝናብ መጣ ካሉ فذلك እነዚህ እኮ ሙእሚኑን ቢ በእኔ ያመኑ ናቸው كافر የካዱ بالكواكب በከዋክብት የካዱ በከዋክብት ማጋራት የካዱ ለማለት ነው በከዋክብት ማጋራት ክደው በአላህ ያመኑ እነዚህ ናቸው በአላህ ትሩፋትና በአላህ ዝናብ በአላህ እዝነት ዝናብ ዘነበ ያሉትን ማለት ነው فأما من قال ያለማ مطرنا ዘነበልን بنوء كذا وكذا በዚህ ኮከብ በዚህ ኮከብ ምናምን እያለ እየጠቀሰ ዝናብ ዘነበልን ያለማ فذلك እኮ كافر بي በእኔ የካደ ነው ካፊሩን ቢ በእኔ የካደ ነው ومؤمن ያመነ بالكوكب በከዋክብት ያመነ ምን ማለት ነው በከዋክብት ሽርክ በከዋክብት ማጋራት ያመነ ነው ስለዚህ ነቢያችን ስለ ላ ሰለም ከዚህ ሀዲስ ያው ባጭሩ ስትረድ ምንድን ነው ሶላት ከሰገዱ በኋላ ነቢያችን ስለ ላ ሰለም ተነሱና አላህ ምን አለ በእኔ ያመኑና በእኔ የካዱ አሉ አለ ሌሊት ዘነበ ጠዋት ላይ ማለት ነው ጠዋት ላይ እንግዲህ በአላህ አምነው ያነጓሉ በአላህ ክደው ያነጓሉ አሉ ነቢያችን ስለ ላ ሰለም ከዛ ምን አለ አላህ በከዋክብት ያመነ አፎን በአላህ ዝናብ የዘነበው ዝናብ የዘነበው በአላህ ትሩፋትናና በአላህ ትሩፋትና እዝነት ብሎ ያመነ ሰው በአላህ አምኗል በከዋክብት ማጋራት ደግሞ ክዷል በሌላ በኩል ደግሞ በዚህ ኮከብ በዚህ ኮከብ ዝናብ ዘነበ ያለ ሰው ደግሞ በአላህ ክዷል በከዋክብት ማጋራት ደግሞ አምኗል። ስለዚህ አንዳንድ ሰዎች ለምሳሌ ዝናብ ሲዘንብ በዚህ ኮከብ ስለወጣ በዚህ የዝናብ እንትን ነው የዚህ ዝናብ ምልክቶች ናቸው እነዚህ ኮከቦች ምናምን እያሉ ማለት አያስፈልግም ማለት ነው አላህ ሲፈልግ ያዘንበዋል ሲፈልግ ያደርቀዋል ولهما من حديث ابن عباس ابن عباس بزقوا حديث دمو بمعناه بزي ترجم يمسل معناتنا አሁን ያለፈውን وفيه እዛ ውስጥ ደግሞ ሌላ ተጨምሮበታል ምን የሚል ቃለ ባዕሁም ከፊሎቹ አሉ ቃለ ባዕሁም ከፊሎቹ አሉ ለቀድ ሰደቃ ለምንድን ነው እነዛ ግማሾቹ ክደዋል የተባሉት ለምንድን ነው ለቀድ ሰደቃ እውነት ብሏል ነው ከዛ ወከዛ ይህኛው ኮከብ እኮ ትክክል ብሏል ስላሉ ነው ምን አሉ መሰላችሁ ምን አሉ መሰላችሁ ከዋክብ ያዩና ኮከብ ያዩና ከዛ በኋላ ይሄማ የዝናብ ምልክት ነው ስለዚህ ይዘንባል ይሄማ የዝናብ ምልክት ነው ይዘንባል እያሉ ስለተናገሩ ነው ማለት ነው ከዚህ ምን ትረዳላችሁ መሰላችሁ አንድ ሰው የጥንቆላም የውሸት የሽርክ ነገር ሲናገር ሊገጥም ይችላል ማለት ነው ገባችሁ ይገጥማል አንዳንድ ስለዚህ ስለገጠመ ትክክልነቱን አያሳይም ማለት ነው ሚቶሮሎጂ ምናምን የሚለው ኢንሻአላህ የበለጠ እንትን ይላል ግን አንድ ነገር ያለው ምንድነው የምንይዘው ከተጨባጭ ነገር ይዞ መናገር በስልምና እንትን የሚል ነገር የለውም ሜትሮሎጂ ይፈቀዳል አይፈቀድም ሌላ ሰው ነው እንግዲህ ፈተዋ የሚሰጥ ሂዳችሁ መጠየቅ ነው ግን እኔም ጠይቃለሁ ለራሴ ግን ምንድን ነው ከዚህ የሚያዘው ነገር ምን አለ በራሳችሁ በተፈጥሮ የሚገኝ ነገር ከሆነ የሚከለክለው ነገር የለውም ለምሳሌ ደመና በጣም እንትን ብሎ በጣም ደመና ስታዩት ምን ትገምታላችሁ በጣም ደመና ጥቁር ኃይለኛ ደመና ከሆነ አይ ሊዘንብ ይችላል ትላላችሁ አባችሁ ሊዘንብ ይችላል ብላችሁ ትገምታላችሁ እንደዚህ አይነት አለ አይደለ ግልጽ የሆነ ምልክት ስታዩ ለምሳሌ በጣም የታመመ ሰው አንዳንድ ጊዜ ሲያሳሳ አልጋ ላይ ተኝቶ አንዳንድ ሰው ሊሞት ይችላል ብላችሁ የምትገምቱት አላችሁ አንዳንድ ጊዜ ይህ አይነት ምንድን ነው ጠንቁላችሁ ሳይሆን ከተከሰቱት ክስተቶች አይታችሁ የምትገምቱት ግምት ነው እንጂ ገይብና ቃልና አላላችሁም ዘላችሁ ግን ደመና ስተ በቃ ይዘንባል ብሎ መደምደም ይሄ አይቻልም ግን ሊዘንብ ይችላል ብሎ መገመት ያው ይሄ የሚቻል ነገር ነው ማለት ነው ገባችሁ ከሚከሰቱ ክስተቶች አይታችሁ ለወደፊት የምትገምቱት ግምት ማለት ነው ይሄ ያለ ነው ግን ሌላ ይሄ የምትሮጂ ምናምን ሄዳችሁ ሌላ መጠየቅ ነው ማለት ነው ወከዛልና ፈአንዘል ላሁ ሀዚህ ልአያ አላህ ይህንን የቁርአን አንቀጽ አወረደ ማለት ነው እሺ እዛው መትኑ ላይ ያለውን ብቻ ነው የምንቀራው ሁሉንም ቁርአን አንቀጽ የጻፈው እዚህ ጋር ያለውን ብቻ ነው እንሻላ አንዷን አንቀጽ ማለት ነው ፈላ ኡቅሲሙ ቢመዋቂዕ ኑጁም አላላህ አይደለም አላላህ ፈላ አይደለም ኡቅሲሙ እምላለሁ አለ አይደለም ካለ በኋላ እምላለሁ ቢመዋቅዕ ንጁም በከዋክብት ስፍራዎች እምላለሁ አለ አላህ አላህ በፈለገው ነገር ይምላል አላህ በፈረሶች ይምላል አላህ በፈለገው ነገር ይምላል አላህ በጊዜ ይምላል ወልዓስር አለ ወልዓዲያት ضبحا ወሰማኢ ወጣሪቅ በፈለገው ነገር አላህ ይምላል የሰው ልጅ ግን መማን የሚችለው በአላህ ብቻ ነው በአላህ ስምና ባህሪያት ብቻ ነው መማል የሚቻለው ስለዚህ እቺ ቁርአን አንቀጽ ብቻ ናት ያለችው ማለት ነው ሌላውን ተውት መጀመሪያ ባብ ላይ መጀመሪያ ባብ ላይ ታችሁ ከሆነ ወተጃሉነ ዘልያት ነበረ ቃል በቃል ነግሪያችሁ ወተጃሉነ ሪዝቀኩም አነኩም ቱከዚቡን የሚለው ሲሳያችሁን ታደርጋላችሁ እናንተ የምታስተባብሉ ሆናችሁ የሚለው ለምን መሰላችሁ ወተጃሉነ ሪዝቀኩም ማለት ሲሳያችሁን ታደርጋላችሁ ወደ ሌላ አላህ ሰጥቶ እያለ ከዋክብ ታዘነበው አላህ ሰጥቶ እያለ ወደ ሌላ ታስጠጋላችሁ ማለት ነው አነኩም ቱከዚቡን እናንተ የምታስተባብሉ ናችሁ ያው የአላህን ሲሳይ የምታስተባብሉ ሆናችሁ አላህ ሰጥቶን እያለ የአላህን አስተባብለን ወደ ሌላ እናስጠጋዋለን ማለት ነው እሺ ጥያቄ መጠየቅ ትችላላችሁ እና አንድ ባብ ኢንሻአላህ አላህ እንጨምርና የመጨረሻችን ባብ ይሆናል ይሄ እሺ ባቡ ቀውሉ ላህ ተዓላ ባብ አለ ቀውሉ ላህ ተዓላ ስለ አላህ ንግግር አሁን እንግዲህ ባቡ አይነት ታጸጸፋለሁ አንዳንድ ጊዜ የባቡ ርዕስ ምን ይሆናል ብያቸዋለሁ የቁርአን አንቀጽ ይሆናል ባሬ ነው የሚለው ጥያቄ አልገባኝም ጥያቄውን እስቲ አብራሩት ባሪያ የሚለው ነው የትኛው ጋር ነው ባሪያ ማለት በአጠቃላይ ቃሉ ከሆነ ባሪያ ማለት ባሪያ አብድ ማለት ነው ያው ሁላችንም የአላህ ባሪያዎች ነን ነው ሌላ ነው ያልገባችሁ ሁላችንም የአላህ ባሮች ነን ነው የትኛው ጋር ነው እሺ ወደ መጨረሻ አካባቢ ወደ መጨረሻ አካባቢ አስታውስና እንፈልገውና እንወያይበታለን እንደዛ ከሆነ እሺ ባቡ ቀውል ተዓላ የአላህ ንግግር ነው ሰላሳኛ ባብ ላይ ነው ወሚን ናሲ መን የተኪዙ ምን ዱን ላህ አንዳደን ዩሕቡነሁም ከሑብላህ ይላል ይህ ነው አንቀጹ ሌላ በቅንፍ የተጻፈው ያው ተጨምሮበት ነው አንቀጹን ለመጨረስ ብለው ሙሉን አያት የቁርአን አያት ሙሉን ነው የጻፉት ግን ያው ኪታቡ ተውሂድ ዋናው ላይ ይቺ ብቻ ነው ያለችው ምንድን ነው የሚለው ወሚነ ናሲ ከሰዎች ውስጥ እኮ አለ ወሚነ ናሲ ከሰዎች ውስጥ እኮ አለ መየተኺዱ የሚይዝ መየተኺዱ የሚይዝ ሚን ዱንላሂ ከአላህ ውጭ የሚይዝ አለ አንዳደን ብጤዎች እንዳደን በጤዎች ዩሕቡነሁም ይወዷቸዋል ከሑብላህ ልክ አላህን እንደሚወዱት ስለዚህ ልክ አላህን እንደሚወዱት እነዛን ይወዷቸዋል ስለዚህ አንዳደን አለ ብጤዎች አድርገው ወሰዷቸው አለ ስለዚህ አላህ ልክ እንደሚወደደው የአላህ ውዴታን ለሌላ መስጠት ምንድን ነው ማለት ነው ሽርክ ነው ማለት ነው አይቻልም የአላህ ውዴታ የአላህ ብቻ ነው የአላህ ውዴታ የአላህ ብቻ ነው ለሌላ አይሰጥም የአላህ ውዴታ ለሌላ መስጠት ሽርክ ነው ማለት ነው ስለዚህ ነው የሚያወራው ይህ ባብ ማለት ነው وقول الله تعالى أهنم يا الله نقرنو قل إن كان إلى الله በላቸው بلاتشو قل ኢንካነ ከሆነ كان كهنا إن አባቶቻችሁ ወአብናኡኩም ልጆቻችሁ ወኢኽዋኑኩም ወንድሞቻችሁ ወአዝዋጁኩም ሚስቶቻችሁ ወአሺረቱኩም ቤተሰቦቻችሁ ዘመዶቻችሁ ወአምዋሉን ደግሞ ገንዘብ ንብረቶቻችሁ ኢቅተረፍትሙሃ የሰበሰባችኋት ኢቅተረፍትሙሃ የሰበሰባችኋት ገንዘብም ወቲጃረትን ደግሞ ንግድ ተክሸውነ ከሳደሃ መክሰርን የምትፈሯት ንግዳችሁን መክሰርን የምትፈሯ ንግዳችሁን ወመሳኪኑ ደግሞ መኖሪያችሁን ተርደውነሃ የምትወዷት የምትወዷት መኖሪያችሁን እነዚህን ሁሉ ጠቀሰና እነዚህን ሁሉ ጠቀሰና ምን አለ አሐበ ኢለይኩም የበለጠ የምትወደድ ከሆነ ሚንላህ ከአላህ ከአላህ ውጭ የበለጠ የምትወዷቸው ከሆነ እነዚህ የተጠቀሱትን ወረሱሊህ ደግሞም ከአላህ አፎን ደግሞም ከነቢዩ መሐመድ ስለ ላ ስለም የበለጠ የምትወዷቸው ከሆነ ደግሞ ወጂሃድን ፊ ሰቢሊሂ ደግሞ በአላህ መንገድ ከመጓጋት ከነዚህ አስበልጣችሁ የምትወዱ ከሆነ አለ ምንድነው ያለ አሁን ቁል ኢንካን አባኡኩም አብናኩም ማለት ልጆቻችሁ አባቶቻችሁ ቤተሰቦቻችሁ ምስቶቻችሁ ንግዶቻችሁ ገንዘቦቻችሁ መኖሪያችሁ እነዚህ ሁሉ ከአላህ ከመልእክተኛው በአላህ መንገድ ከመዋጋት በአላህ መንገድ ከመታገል ከነዚህ ሁሉ የሚበልጡ ከሆነ ፈተረባሱ ተጠባበቁ ፈተረባሱ ተጠባበቁ ሐታ የእቲ አላሁ አላህ እስከሚመጣ ድረስ ቢአምሪሂ በትእዛዙ አላህ በትእዛዙ እስከሚመጣ ድረስ ተጠባበቁ ይላል ይሄ እንግዲህ ማስፈራሪያ ነው ይህን የምታደርጉ ከሆነ አላህ በትእዛዙ በአምሩ ሲመጣ የመልቅያማ ስንታዘዝ የከፋ ይሆንብናል ማለት ነው እያስፈራራና አላህ ማስጠንቀቂያ ነው ይሄ ስለዚህ ይሄም ራሱ ምንድነው የሚለው አሐበ ኢለይኩም ይላል አይደለ እያወዳን የምትወዱ ከሆነ ስለዚህ ከአላህ የበለጠ እነዚህን ነገሮች መውደድ የለብንም አይደለም ከአላህ ከመልእክተኛውም በአላህ መንገድ ከመታገልም እነዚህ ከሶስቱ ነገሮች እነዚህ ንብረቶቻችን ወንድሞቻችን ቤተሰቦቻችን ሁሉ ማስበለጥ የለብንም ስለዚህ ሙስሊም አንደኛ የሚያስቀድመው ምንም ውድድር የሌለው ማን ነው አላህን ነው አንደኛ የሚወደው ማለት ነው ሙስሊም አንደኛ ውድድር የሌለው ማለት ነው ከዛ ከፍጡራን ሁሉ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን እናስቀድማለን አንደኛ ምን ወደው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ነው ከዛ በኋላ እየቀጠለ ይመጣል عن أنس أن رسول الله صلى الله عليه وسلم قال نبي أنس من على أن رسول الله صلى الله عليه وسلم قال نبي صلى الله عليه وسلم انده بلوال لا يؤمن أحدكم عندك أيامنم ላዩሚኑ አያምንም አሐዱኩም አንዳችሁ ከእናንተ ውስጥ አንዳችሁ አያምንም ሐታ አኩነ እስከምሆን ድረስ ሐታ አኩነ እስከምሆን ድረስ አሐበ ኢለይህ የተወደድኩኝ ለሱ ማለት ነው ሚን ወለድህ ከልጆቹ ወዋሊድህ ከወላጆቹ ወናሴ አጅማዒን ከሁሉም ሰዎች ስለዚህ ነቢያችን ስለ ላ ስምን አለ ከእናንተ ውስጥ ማንም አያምንም እኔ ከሁሉም ነገሩ ከወንድሙ ከወላጁ ከልጆቹ ከሰዎች ሁሉ በአጠቃላይ የበለጥኩኝ ለሱ የተወደድኩ እስካልሆንኩ ድረስ አንዳቸው አላመነም አሉ አላመነም አሉ ስለዚህ ነቢያችን ስለ ዐለይሂ ወሰለም ከዚህ ሐዲስ እንደምንረዳው ከሁሉም የበለጠ አስበልጠን ከፍጡራን ማለት ነው ነብይ መሐመድ ሰለላሁ ዐለይሂ ሰለምን አስበልጠን መውደድ አለብን አሁን እንግዲህ የምናወራ ያለ ነው ስለምንድን ነው ስለ ውዴታ ሼኹ መጀመሪያ ስለ አላህ ውዴታ ወራ ያው በዛው አድርጎ አብሮ ስለማን ውዴታ እያወራን ነው ስለ ነቢዩ መሐመድ ስለ ላሁ ለ ሰለም ውዴታ እያወራን ነው ማለት ነው የተያያዘ ነገር ስለሆነ ነው ለምን አላህን የወደደ ነቢዩ መሐመድ ስለ ላሁ ሰለምን ይከተላል አላህን የወደደ ነቢዩ መሐመድ ስለ ላሁ ሰለምን ይወዳል ያው እንደተባባለው የአላህ ውዴታ የራሱ ብቻ ነው ለማንም አይሰጥም ለማንም እሺ ወለሁማ አንሁ አሁንም እነሱ ዘግበዋል ቃለ ቃለ ረሱላ አነስ ነው አሁንም የዘግበው ቃለ ረሱሉ ላ ለ ላሁ ሰለም ነቢያችን ለ ላሁ ሰለም ምን አሉ አፎን ቃለ ረሱሉ ላ ለ ላሁ ሰለም ነቢያችን ለ ላሁ ሰለም አሉ ሰላቱን ሶስት መን ፊህ ያለበት እነዚህ ሶስት ነገሮች ማለት ነው ሰላቱም ሶስት መንኩነ ፊሂ እሱ ውስጥ ያሉበት ሶስት እነዚህ ሶስት ነገሮች የሚመጡ አሉ ወጀደ ቢህነ በእነሱ ያገኛል ሐላወተል ኢማን የኢማን ጥፍጥናን ያገኛል እነዚህ ሶስት ነገሮችን ያገኘ ምን ያገኛል የኢማን ጥፍጥናን ያገኛል እነሱ ምንድን ናቸው አየኩነ ሊሆን ነው አላሁ ወረሱሉሁ አላህና መልእክተኛው ሊሆኑ ነው አሐበ ኢለይህ ለሱ የተወደዱ ሚማ ሲዋሁማ ከነሱ ውጭ ካለው ከነሱ ውጭ ካለው ሁሉ የበለጠ ማንን ሊወድ ነው ነቢዩ መሐመድ አላህንና ነቢዩ መሐመድ ስለ ላሁ ሰለምን ከማንም ሊያስበልጥ ነው ስለዚህ ነቢዩ መሐመድ ስለ ላሁ ሰለም አላህንና ነቢዩ መሐመድ ስለ ላሁ ሰለምን ማስበለጥ አንድ ወአን ዩሕበ ልመርአ አንድን ሰው ሊወድ ነው ላ ዩሕብሁ ኢላ ሊላህ ለአላህ ብቻ ብሎ ሰው መውደድ ለአላህ ብቻ ብሎ ሰው መውደድ ለገንዘብ ለዝምድና ለዘር ለምናምን ሳይሆን ለአላህ ብቻ ብሎ መውደድ وأن يكره دمو ليتالانو أن يعود ليتالانو أن يعود مملس في الكفر ودا كفر مملس ليتالانو ودا كهدت مالتنو بعد بهالا إذ أنقذه الله الله كوت بهالا ككفر ككهدت ككهدت الله كوت بهالا ودا كهدت مملس ليتالانو كما يكره لك دميتالو أن يقذف في النار እሳት ውስጥ መወርወርን ልክ እንደሚጠላው ወደ ኩፍር መመለስን ሊጠላ ነው ስለዚህ ነቢያችን ስለ ላ ሰለም እዚህ ሀዲስ ለምንጠቀሱ ሶስት የኢማን ጥፍጥና የሚገኝባቸው ነገሮች ናቸው አንደኛ አላህንና መልእክተኛው ከማንም ሰው የበለጠ ከየትኛውም ነገር አስበልጦ መውደድ ስለዚህ ነብይ መሐመድ ስለ ላሁ ሰለም አላህ ቁርአን ላይ አላህ ቁርአን ላይ እንዲህ ነው አለ ከተባለን መውደድ ሲባል በተግባር ነው ዋና በተግባር ነው መውደድ ሲባል ስለዚህ አላህ በቁርአኑ እንዲህ ብሏል ሲባል መስማት ወደ ቢድዓ አለመሄድ ሽርክ አለመስራት እንደዚህ ስንባል ቀጥታ መሄድ አባቶቻችን እንደዚህ ሰርተዋል በሰፈራችን የሚሰራው እንደዚህ ነው አገራችን እንደዚህ ነው እኛ የዚህ መዝሀብ ነን እኛ ወደዚህ ነን ወደዛ ነን አይባል ስለዚህ ቁርአን ከተባለ ቁርአን ቀጥታ መከተል አላህን መውደድ የምንገልጸው መጀመሪያ በዚህ ነው ሁለተኛ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ስለምን መውደድ ነብዩ ሰለላሁ ዐለይሂ ስለምን ወደው ደግሞ የእሳቸው ንግግርና የሌላ ሰው ንግግር ሲመጣ የእሳቸው ንግግር ማስቀደም ድምጻችንን ከእሳቸው የበለጠ ከፍ አለማድረግ ምን ማለት ነው የእሳቸው ሀዲስ እያለ እያወቅን በእሳቸው ተቃራኒ አለማስተማር የእሳቸውን አስተምሮ አለመቃረን ማለት ነው ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ሰለምን እና አላህን ከሌላውም የበለጠ መውደድ ማለት ነው ያው እዚህ ጋር መያዝ መተኮር ያለበት ነገር ምንድን ነው የአላህ ውዴታ የአላህ ብቻ ነው የአላህ ውዴታ የአላህ ብቻ ነው ለማንም አይሰጥም የእሱ የተለየ ነው ማለት ነው <clears throat> ወአን ዩሕበ ልመርአ ደግሞ አንደኛ ይሄ ነው አይደል ያልነው ስለዚህ አላህንና መልእክተኛውን ከማንም አስበልጦ መውደድ ሁለተኛ የኢማን ጥፍጥና የኢማን ጥፍጥና የሚገኝ ጥፍጥና የሚገኝበትን ያወራን ነው ሁለተኛ ደግሞ አንድ ሰው ደግሞ ሊወድ ነው ሌላን ሰው ለአላህ ብቻ ብሎ ስለዚህ ለአላህ ብቻ ብሎ መውደድ ይህ ደግሞ የኢማን ጥፍጥና የሚገኝበት ሌላ ነው ደግሞ ሶስተኛው ምንድን ነው ኩፍር ውስጥ መግባትን መጥላት ወደ ኩፍር ወደ ክህደት መግባትን ሊጠላ ነው ልክ እሳት ውስጥ መወርወርን ልክ እንደዛ እሳት ውስጥ መወርወርን ልክ እንደሚጠላው ክፉር ውስጥ መግባትን ሊጠላ ነው አሉ ነቢይ ስለ ላሁ ወሰለም ወፊ ሪዋየትን በሌላ ዘገባ ደግሞ ምን ተብሏል ላ የጂዱ አሐዱን ላ የጂዱ ላ የጂዱ አያገኝም አሐዱን አንድ ሰው አያገኝም ሐላወተ ልኢማኒ የኢማን ጥፍጥናን አያገኝም አንድ ሰው حتى ብሎ ነጥብ ነጥብ ይላል እስከ ማለት ይሄ ነው ላይኛው ሀዲስ ላይ ሶስት ነገሮች አሉ የኢማን ጥፍጥና የሚገኝበት ነው ያለው አይደለ ላይኛው ሐዲስ ላይ ሌላ ሀዲስ ደግሞ ምን የሚል አለ لا يجد أحد የኢማን ጥፍጥናን አያገኝም እነዚህ ሶስት ነገሮች እስካላገኘ ድረስ ይላል ስለዚህ አጻጻፉ ነው የተለያየው ያው አንድ ነው معنى ው ትርጉሙ አንድ ነው ዋን ይሄ እንደዚህ አይነት ሲፈጠር ምን ለማለት ነው ለምሳሌ በተለያየ ቃል ሲመጣ አንደኛ ምንድን ነው ነቢያችን ስለ ላሁ ሰለም አንድ ጊዜ በዚህኛው ተናግረው ሌላኛ ጊዜ ደግሞ በዚህኛው ተናግረው ይሆናል ስለዚህ የሚጋጭ ነገር የለውም ማለት ነው ችግር የለውም ዞሮ ዞሮ ሁለቱም ሀሳቡ አንድ ነው وعن ابن عباس رضي الله عنه نبي ابن عباس عبد الله بن عباس من على من أحب في الله بالله يودد وأبغد في الله بالله يتألى أيتو من أحب في الله بالله يودد وأبغد في الله بالله يتألى ووالى في الله بالله يجز يستقى وعادى في الله بالله من ጠላት የሆነ ፊላ በአላህ መንገድ ጠላት የሆነ ፈኢነማ ቱናሉ የምትገኘው እኮ ወላየቱላህ የአላህ አገዝ የምትገኘው ቢዛሊከ በዚህ ነው በዚህ ነው የሚገኘው ወለን የጅደ አብዱ አንድ ባሪያ አያገኝም ጣዕመ ኢማኒ የኢማን ጥፍጥናን አያገኝም ወኢን ከቱረት ብትበዛም ወኢን ከቱረት ብትበዛም ሶላቱሁ ሶላቱ ወሰሙሁ ጾሙም ጾሙም ሶላቱም ብትበዛ የኢማን ጥፍጥናን የሚገኘው መቼ ነው የሚያገኘው እዚህ አብዱላህ ብን አባስ ታላቁ ሰሐቢይ ሲናገር በአላህ ሲወድ በአላህ ሲጠላ ለአላህ ብሎ ወዳጅ ሲይዝ ለአላህ ብሎ ጠላት ሲሆን በዚህ ነው የአላህ አገዝ የሚገኘው የአላህ የኢማን ጥፍጥና የሚገኘው ስለዚህ እነዚህ ትልቅ ነገሮች ናቸው በጣም ትልቅ የተረሱ ነገሮች ናቸው ከዛ ቀጥሎ ምን አለ ሀታ የኩነ ከዛሊከ ልክ እንደዚህ ለአላህ ብሎ እስከሚጠላ ድረስ ለአላህ ብሎ እስከሚወድ ድረስ የኢማን ጥፍጥና አያገኝም ሀታ ቢሰግድም እኳ ሀታ ቢጾምም እኳ ያው ሶላቱ ጾሙ ያው ዒባዳ ነው እሱ አላህ ጋር ነው ሌላ ነው የኢማን ጥፍጥና ደግሞ ሌላ ነው የኢማን ጥፍጥና ለማግኘት ግን ይህንን ማድረግ አለበት ወቀድ ሷረት አለ እንግዲህ ኢብኑ አባስ ሲናገር ወቀድ ሷረት በእርግጥ ሆናለች አመቱ በአጠቃላይ ተራው ሙአኻቱ ናሲ ሰዎች እኮ ወንድማማቾች የሚሆኑት አለ أمر الدنيا በአዱንያ ሆኗል የአዱንያ ጥቅም ሆኗል ወንድማማቾች የሚያረጋቸው አለ አብዱላህ ብን አባስ وذلك ይሄ እኮ لا يجدي لا يجدي አይጠቅምም على أهله شيئا። ለዚህ ለአዱንያ ብሎ ለተዋደዱት ሰዎች እኮ ምንም አይጠቅማቸውም ስለዚህ ለአዱንያ ብሎ መጠቀም አይጠቅማቸውም አለ አብዱላህ ብን አባስ ስለዚህ አሁን የምናየው ችግር የከፋ ሆኖ የምናየው ችግር አሁን ይህ ነው በጣም የከፋ ችግር ሆኖ የምናየው ይህንን ነው ማለት ነው ሰዎች በአዱንያ ነው የሚዋደዱት የሚጣሉትም በአዱንያ ነው ሙስሊሞች ሀታ ሆነን ሲጣሉ በሙስሊም በእንትን ነው የሚጣሉት በአዱንያ ነው የምንጣላው ሲዋደዱ በአዱንያ ነው የሚዋደዱት ይህ ትልቅ የከፋ ነገር ነው ስለዚህ አንድ ሰው የምንጠላው በአኼራ በአላህ መሆን አለበት ምን ወደው ምን ጠላው በአኼራ ነው ካፊር ሆኖ ለምሳሌ ነሳራ ሆኖ ጥሩ ጥሩ ስለሰራልን አይ እነዚህማ ጥሩ ናቸው ምናምን ብሎ ለምሳሌ ሀታ እንውሰድ በአጋጣሚ ሰውየው ወደ ኸሊጅ ሀገር ሄደ ለምሳሌ በአጋጣሚ ወደ ወደ ኩዌት ሄደ እንበል አንደኛው ደግሞ በአጋጣሚ ወደ አውሮፓ ሄደ ለምሳሌ ኩዌት ሄዶ ችግር ሊደርስበት ይችላል ብዙ አጋጣሚ ሆኖ መጥፎ ሰዎች ጋር ሄዶ በጣም ብዙ ችግር ሊደርስበት ይችላል አውሮፓ ደግሞ ሄዶ ምናልባት በአጋጣሚ ጥሩ ሰው ባህሪ ያለው ሊያጋጥም ይችላል ስለዚህ ኩዌት ሄደው መጥላት የለበትም ምንም ይከፋ ቢሆኑ ባህሪያቸው ምንድን ናቸው ሙስሊም ናቸው አላህ ጌታ ነው ብሎ ያምናሉ ነቢ መሐመድ ስለ ላ ስለም መልእክተኛ ናቸው ይላሉ ሶላት ይስግዳሉ ስለዚህ ይህንን ይህንን ታሳቢ በማድረግ እነሱን ነው መውደድ ያለበት ማለት ነው ለሱ ክፉ ቢሆንም ራሱ አውሮፓ ሄደ ደግሞ ጥሩ ቢሆንለት ወይ አሜሪካ ሄደ ጥሩ ቢሆንለት ራሱ አላህን አይቀበሉም ነቢይ መሐመድ ስለ ላ ሰለምን ውሸታም ነው የሚሉት አይቀበሉም ነቢይ ናቸው ብለው አይቀበሉም ከዚህ በለጠ ኩፍር ምንድን ነው ስለዚህ ምን ወደው በአላህ መሆን አለበት ሙስሊም ከሆነ ከማንም ማስቀደም አለብን ይክፋም ይበጅም ለራሳችን በአላህ መውደድ በአላህ መንገድ መጥላት ማለት ነው ስለዚህ ሙስሊም ሆኖ ደግሞ ሲከፋ መገሰጽ የቻልነውን ያህል መስተካከያ ማድረግ ደግሞ እንደ አንዳንድ ሰዎች አይ ሙስሊም ነው በቃ ሁላችንም አንድን ብሎ ነገር አይሰራም ስለዚህ ሙስሊም ነው ግን ሰውየው ለምሳሌ ሙስሊም ሆኖ ወንድማችሁ ስትዘጉት የሚስተካከል ከሆነ መዝጋት ልጃችሁ አለ ለምሳሌ ህፃን ልጅ ህፃን ልጃችሁ ስትቆጡት የሚስተካከል ከሆነ መቆጣት ስትመቱት የሚስተካከል ከሆነ መምታት ደንበር ባላለፈ መልኩ በትክክል ስርዓታዊ በሆነ ማለት ነው ሰውየው ልጅየው በሚስተካከልበት መንገድ የቻላችሁትን በቻላችሁት መንገድ ማድረግ ማለት ነው እንጂ ወንድም ምን ብሎ ዝም ዝም ማለት የለም ሰው ልጅ ገደብ እየተገባ ዝም አይባልም ቢድዓ እየተሰራ ሙስሊም ወንድሞቻችን ቢድዓ እየሰሩ ዝም አንላቸውም ስለምንወዳቸው ወደ ሽርክ እየተገባ የተሳሳተ አቂዳ እየተማሩ የተሳሳተ አስተምሮ እየተማሩ ወይ ደግሞ እየተገበሩ ወይ እያስተማሩ ዝም አንልም አይደለም ሙስሊም ወንድሞቻችን ናቸው ዝም አይባልም አንድ እኮ ሰው ለምሳሌ የተሳሳተ ትምህርት ሲያስተምር ሰምታችሁት አይ ይሄማ ትክክል አይደለም ስቱ ለሱም እኮ ተጠቅሙታላችሁ ለምን ለምሳሌ አንድ ሺህ ሰው የሚያዳምጠው ከነበረ ይሄ ሰው የጥሩ ሰው አይደለም ስትሉ ከአንድ ሺህ ሰው ለምሳሌ አምስት መቶ ሰው ብትቀንሱለት ማያዳምጠው ካደረጋችሁ አንድ ሺህ ሰው አላህ ፊት ገብቶ የሚጠየቅበት ስንት ይሆንለታል አምስት መቶ even حتى እሱ ባይሰማ ማለት ነው እሱም ሊስተካከል ይችላል እኮ ግን እሱ ባይሰማ ራሱ በአንድ ሺህ ሰው ሊጠየቅ የነበረው በአምስት መቶ ይሆንለታል ማለት ነው ስለዚህ ማስጠንቀቅ የድሮ አንስቶ የሰለፎች ስራ ነው ደግሞ አሁን አዲስ የመጣ አይደለም ድሮ ድሮ ድሮ የነበረ ነው ይህ ሰው ለሱ መንገር ግን ቀድመን ለሱ ማስተማር አለብን ለሱ ማስጠንቀቅ መጀመሪያ በግል በግል ሆነን ለሱ እንደዚህ የምትሰራው ትክክል አይደለም ማስጠንቀቅ መምከር መገሰጽ ካልተቻለ በኋላ ሰውየው አደገኛ ሆኖ ከታየ ማስጠንቀቅ ይከተለዋል ማለት ነው ስለዚህ ይህ ሁሉ የምንሰራው ወንድሞቻችን ስለሆኑ ነው ማለት ነው ለወንድማችን ስለምንጨነቅ ነው የምንሰራው ማለት ነው አሊሞች የሚያደርጉት ይሄ የኛ ስራ አይደለም በርግጥ ያው ሙስሊሞች ብዬ ወክለን ሙስሊሞችን ስለምናወራ ነው እኛ የምንለው ያው ሙስሊሞችን አንድ ስለሆነ ያው ሙስሊሞችን ለማውራት ነው እና ይህ ስራ ደግሞ በሰው ይህንን ማስጠንቀቅ እገሌ እገሌ ጥሩ ሰው አይደለም ይሄ ገሌ ምናምን የሚለው ስራ ደግሞ የትልልቅ አሊሞች ስራ ነው ማለት ነው ሁሉም ሰው እየገባ እንትን አያበላሽም ነገር አያበላሽም የአሊሞች ስራ ነው ነገር ግን አሊሞች ሲናገሩ ነቅል እያደረገ ያወራል እየወሰደ ማለት ነው ለምሳሌ አንድ ሰው ከተነገረ ይህ ሰው ጥሩ አይደለም ከተባለ ከነሱ ሰምቶ እገሌ እገሌ የሚባል ታላቅ አሊም ከዚህ አሊም ሲያስጠነቅቅ ሰምቻለሁ ይላል እንጂ ራሱ ከምድር እየተነሳ ዝም ብሎ እንትን ማለት የለበትም የትልልቅ አሊሞች ስራ ነው ማለት ነው وقال ابن عباس ابن عباس في قوله تعالى يا الله نقر ይህንን የቁርአን አንቀጽ ሲያብራራ ምን አለ ወተቀጣዐት ቢሂም ልአስባብ የሚለውን የቁርአን አንቀጽ ሲያብራራ ወተቀጣዐት ተቆረጠች ወተቀጣዐት ማለት ተቆረጨት ቢሂም ከነሱ አልአስባብ ምክንያቶች ሁሉ ተቆረጠ ከነሱ አለ ይሄ ቁርአን አንቀጽ አብዱላህ ብን አባስ ሲናገር ምን አለ ቃለ አልመወዳ ውዴታ ማለት ነው እርስ በርሳቸው ማለት ነው እርስ በርሳቸው የነበረው ውዴታ ምናምን ያው ተቆረጠ ለማለት ነው ይላል አንድ ጊዜ አፎን آه هذا الأثر ضعيف بعضهم لكن ضعفه بعضهم لكن أنا صحيح ያው ማስረጃው እሺ መወዳ ማለት ውዴታ ለጣውት ያላቸው ውዴታ ወይ ደግሞ እርስ በርሳቸው የሆነ የውሸት ውዴታ ያው ተቆረጠ ነው የሚለው አሁን ያለፈው ባብ ላይ እንግዲህ ያወራ ነው ባቡ አልቋል አሁን ያለፈውን ባብ ያወራ ነው ስለምንድን ነው ስለ ውዴታ ነው ያወራ ነው ስለዚህ አንደኛ ከማንም የበለጠ የምንወደው አላህን ነው ያው ቀጣይ ደግሞ ከፍጡራን ሁሉ ደግሞ አንደኛ ምንወደው ከፍጡራን ሁሉ አንደኛ ምንወደው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ሁለቱን ከማንኛውም ነገር ሁሉ ነቢ አላህንና ነቢ መሐመድ ሰለ ላሁ ሰለም ከማንኛውም ነገር አስበልጠን መውደድ አለብን የውዴታ አንደኛ ምልክቱ ደግሞ ምንድን ነው መከተል መታዘዝ ነው ማለት ነው ይህን እንወስዳለን ደግሞ ያው መዋደድ ያለብን አያችሁ እዚህ ባብ ላይ ይህ አሊም ሼክ መሐመድ ነው አብዱል ያላመጣው ይህን ነገር የለም ቁርአንና ሐዲስ ነው ያመጣው የሰለፎች ንግግር ነው እንደምታዩት ቁርአን አመጣ ሐዲስ አመጣ ከዛ የአብደላህ ብን አባስ ንግግር አመጣ ሶሐብይ ነው አይደለ ስለዚህ የሚያመጣው ንግግሩ ሁሉ እንደዚህ ነው ቅድም ደግሞ ባብ የቀራ ነው አይታችሁታል ሱፊያን ብን ዑየይና ኢስሐቅ ብን ኢብራሂም አሕመድ ብን ሐንበል የሚያመጣቸው ሁሉ ቁርአን ያመጣል ሐዲስ ያመጣል ከዛ የሰሓባ ንግግር ያመጣል ከዛ የታብዕይ ከዛ ደግሞ የአትባው ታብዒ በአጠቃላይ የሚያመጣው እዚህ ጋር ነው የሚዞረው አያችሁ እንደዚህ ስንሆን ነው እኛም ጥሩ ደረጃ መድረስ የምንችለው ማለት ነው እና እዚህ ባብ ላይ ባጭሩ ምንድን ነው ስለ አላህ ውዴታ አወራን የአላህ ውዴታ የራሱ ነው ለሌላ አይሰጥም የአላህ ውዴታ ለሌላ መስጠት ሽርክ ነው ይህን እንደመደም ሁለተኛ አላህና መልእክተኛ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ከማንም አስበልጠን መውደድ አለብን ከየትኛውም ነገር አስበልጠን መውደድ አለብን ሶስተኛ የኢማን ጥፍጥና ከሚገኝባቸው አንዱ መንገድ ምንድነው ነው በአላህ ለአላህ ብሎ መውደድ ይህ የኢማን ጥፍጥና ከሚያስገኙ ነገሮች ውስጥ አንዱ ነው ይላል